الرحمن الرحيم بسم الله الرحمن الرحيم رب اشرح لي صدري ويسر لي امري واحلل عقدة من لساني يفقه قولي علمنا ما جهلنا ذكرنا ما نسينا واحسن ختامنا يا رب العالمين تقبل منا الكريم واعف عنا الكثير ولا تؤاخذنا بالتقصير انك على كل شيء قدير إنك نعم المولى ونعم النصير غفرانك ربنا وإليك المصير اللهم آت نفوسنا تقواها وزكيها أنت خير من زكاها أنت وليها ومولاها برحمتك يا أرحم الراحمين سورة العنكبوت شعب مدين سورة العنكبوت مدين يا አባታቸው ስም ነው የሚባል የስጀሩ ኢላ ከሕፍ መድየን ኢላ ቀቢለት መድየን ላክነ ማንን ወንድማቸው አኻሁም ሹዓይበን የስጋ ዘመዳቸው ሹዓይብን ልከናል ካፊሮችን አንዳንድ ጊዜ ወንድሞቻችን ሲሉ ሃይማኖት ሃይማኖታቸውን እንደቀየሩ አድርጎ ቀዳዳ ፈጥሮ አንዳንድ ሰዎችን መጥለቅ ጸጉር ስንጠቃ የአህሉ ሱና ወልጀማዓ መዝሀብ አይደለም ወንድሞቻችን ናምን ሲሉ በተለይ አንዳንድ ጊዜ የፖለቲካ ውክልና ላይ ሲናገሩ ሰዎች የሆነ ሀገር ወክለው ሲናገሩ ወንድሞቻችን ሲሉ በዚያች ጠርፉና ከዛየው ከፈሩ ዛሬ በቃ የሚካኤል የገብርኤል አክባሪ ሆኑ ብለው ትሏቸዋል ምናልባት እኒህ ወንድሞቻችሁ በወገን በአካባቢ በቤተሰብ በስጋ ማለታቸው ሊሆን ስለሚችል ጥንቃቄ ያስፈልጋል ይሄ ነገር ይለመድ ማለት አይደለም ሹብሃ በሌለበት ሰዓት ላይ ግን ቢባል الله سبحانه وتعالى أخاهم أخاهم ثمود أخاهم هود أخاهم صالح إيانا من الرد وإلى مدين أخاهم شعيبا شعيب الله فقال يا قوم اعبدوا الله وارجوا اليوم الآخر الله سبحانه وتعالى بجا تعززوا أملكوا وارجوا اليوم الآخر يمسر رشاون كن تسفادركوا ارجوا ረጃ ከዋናው ቋንቋ ወስዶ ፍሩ ከማለት ይልቅ ተስፋ አድርጉ ብሎ የመጨረሻውን ቀን ድል ተስፋ የመጨረሻውን ቀን ውጤታማነት ተስፋ ያለው ስራ ስሩ ለማለት ወርጁ አልየውም አልአኺር ولا تعثوا في الأرض مفسدين በምድር ላይ አበላሾች ሁናችሁ አትንቀሳቀሱ አትሂዱ በምድር ላይ የሚያጠፋ ጥፋት ምድርን የሚያበላሽ ነገር አትስሩ ولا تعثوا في الأرض مفسدين ከዚያ ምን ምን ሆኑ ፈከዘቡ የሁሉ ተመስዋቸው አስተባበሉ فأخذتهم الرجفة እንቅጥቃጤ መጣችና ቀጣቻቸው ያዘቻቸው فأصبحوا في دارهم جاثمين በየቀየቻቸው በየሰፈራቸው በየመንደራቸው ተንበርክከው አደሩ ወይም ተንከፍረው አደሩ ይላል መንከፍረር ታውቃላችሁ ምን ማለት ነው ክፍር ማለት ጎንደሬ ጎጃሜ ምናምን ያውቃል እርግጠኛ ነኝ ምክንያቱም ከዚያው ነው ወሎ አካባቢ ያለ ክፍር ማለት ድርቅ ለማለት ነው በጣም ድርቅ ቆዳው ተንከፍሯል ደርቋል ከማለት ይልቅ ተንከፍሯል ካለ خلاص የሚዋጋ ያህል ሆኗል የማይ ክፍር አሉ በተለይ ሰው ሲሞት እ ሲደርቅ እሾህ ነው የሚሆነው ሰው አይታጠብ አይንቀሳቀስ ይሄውን አሁን እንዲህ ሰው ነው ሰው ነው ከውጡ ነው መልሳለሁ ካልክ ተመስረው ለዚህ ነው ወዲያው እንደሞተ ወዲያው ሰውነቱን አዋሳችሁ አጠፋ አጠፋ አድርጋችሁ ሰሩ በደረቀ ቁጥር እንዲህ እያለ እንጨት እየሆነ ነው የሚመጣው እና ማን ነው ማን ያዋዛል እነሱ አስተማሚ አለ በየለ በያለበት አይደል የተፈነገለው እኒህ ሰዎች በያሉበት ሀታ አሟሟች እንኳን አላገኙም ነው የሚለው አላህ ስብሓንሁ ወተዓላ ስብሓን الحي الذي لا يموت وعادا أرسلنا عادا أي أهلكنا ነው أهلكنا عاد عاد የሚባሉ ብሔሮችንም አጠፋናቸው وثمود ثمود የሚባለውንም وقد تبين لكم ሚን መሳኪኒህም የነሱ መድረሻና መጨረሻ ምን እንደሆነ ከየመንዋሪያዎቻቸው ታሪክ ግልጽ ሆኖላችኋል ወዘየለ ለሁም ሸይጣኑ አዕማለሁም እነሱ ጥፋታቸው ሰይጣን ተግባሮቻቸውን አስዋበላቸውና ሲጋልቡ ባልታወቀ ባልጠበቁት ሰዓት መልቶ ቅጣቱ ደረሰባቸውና እንዳልነበሩ አደረጋቸው ፈሰደሁም አን ሰቢል ሰይጣን በር ከፈቱለት ገባ ከአላህ ስብሓንሁ ወተዓላ መንገድ እንቅፋት ሆናቸው ከለከላቸው ወካኑ ሙስተብሲሪን ወካኑ ሙስተብሲሪን ያወቁ ነበሩ አውቀው ነበረ አልቀበል ብለው ነው እንጂ እንደዚያ የሆኑት ብዙ ነገር ተምረዋል ነግረዋቸዋል ነብያቶች ወካኑ ሙስተብሲሪን وقارون وفرعون أهلكنا قارون وفرعون فرعوننم قاروننم هاماننم أطفاناتهم ولقد جاءهم موسى موسى መጥቶላቸው ነበር ቢልበይናት በማስረጃ ፈስተክበሩ ፊል አርድ ምድር ላይ ተበቱ ኮሩ አመፁ አንቀበልም አሉ ወማ ካኑ ሳቢቂን وما كانوا سابقين وما كانوا معجزين አሸንፈው የሚያመልጡ አልነበሩ የሚቀድሙ አልነበሩም አላሸነፉም ሱረቱ العنكبوت 38ኛው ላይ 39ኛው ላይ ተከታተሉ فكلا اخذنا بذنبه ሁላቸውም በየወንጀላቸው በጥፋታቸው ነው የቀጣናቸው فكلا كلما ذكر እስካሁን ያነሳናቸው እነ ዓድ እነ ሰሙድ እነ ቃሩን እነ ፊርዓውን እነ ሃማን የሹዓይብ ሰዎችም የማን የተለያዩ ነቢያት ተከታዮችም የጠፉት በወንጀላቸው ነው فكلا كلما ذكر أخذنا بذنبه بوجلون يكتالون فمنهم من أرسلنا عليه حاصبا ከነሱ መካከል ጠጠር የወረወርንባቸው አሸዋ የረጨናቸው አሉ የበላ ዝናብ ያወረድንባቸው ሰዎች አሉ ሪሐን ሸዲደተን ዝናብ የሌለው ንፋስ ብቻ አውሌ ንፋስ ልከት ያጠፋናቸው ሰዎች አሉ فمنهم من أرسلنا عليه حافظا ومنهم من أخذته الصيحة بجوة بجا يموتوال ومنهم من خسفنا به الأرض ምድር ያሰመጥንባቸው አሉ አንዳንድ ነቢይ ብቻ ሰዎች አይደሉም ለምሳሌ ውሃ የበላቸው የነቢያት ሰዎች እነማን እነማን ናቸው የኑር ሰዎች ውሃ ነው ያሰመጣቸው አይደል ሌላስ የሙሳ ሰዎች ምን ይዋጡ ሰዎች ማለት ነው የሙሳ ሰዎች አይደል አላህ Subhanahu Wa በተለያዩ ቅጣቶች ውሃ ይቀጣል ንፋስ ያጠፋል ጩኸት ድምጽ ያጠፋል ወሃሉም መጀራ ልክ እንደዚሁ ያለ ሌሎችም ተከትለው የዚህን መሰሎችን ታሪክ ማየት ያስፈልጋል ወሚንሁም መን አግረቅና ከመካከላቸው በውሃ ያሰመጥናቸውም አሉ ሁላቸውም እነዚህ ይህንን የተደረጉ ሰዎች ወማ ካን አላሁ ሊየظሊመሁም አንዳቸውንም አላህ አልበደላቸውም ታዲያ ማን ነው ራሱ ነው ወላኪን ካሉ አንፍሰው የዝሙ ራሳቸው ነው የበደሉት ራሳቸው ነው የበደሉት ማለት የታዘዙትን እምቢ አሉ ለቅጣት ተዘጋጁ መታሃደል ዋዕዱ ይያሉ መቼ ነው የሚመጣው የምትለን ይያሉ ማግኘት ጀመሩ አላህ በፈለገው አይነት አጠፋቸው አላህ Subhanahu Wa Ta'ala በእነዚህ አያዎች የሚያሳየን ሰይጣን ዋናው የሰው ልጆች መጥፊያ ትልቁ ምክንያት እሱ እንደሆነ ያሳየናል ሰይጣን ምንድነው የሚያደርገው አሁን ማንም ሰው ቢጠየቅ እኔ ሰይጣን ጋር ተገናኝቼ አላውቅም ነው የሚለው አይደል ውል የተፈራረመ የለም የተመካከረም የለም ጓደኛ ያደረገውም የለም ወዶ ጓደኛ ያደረገው የለም ሰይጣን አንተ አታያየውም እሱ ያይሃል ሰይጣን እንዲያውም አንተ ሰይጣን አለ ሊመጣ ይችላል ብለህ ባሰብክበት ሊያሳሰኝ ይችላል ባልክበት ቦታ አይደለም የሚያሳስበት ሰይጣንን አላህ ስብሓነሁ ወተዓላ ምን ብሎታል ከናስ ብሎታል ከናስ ማለት ምን ማለት ነው قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس خناس مالك أنت ستتوش ጠላትነቱን ስትረዳ አቢድ ስትሆን ዛክር ስትሆን የሚጠፋ ካጠገቡ ይጠፋ ግን ተስፋ አይቆርጥም ተስፋ አይቆርጥም ዘንጋ ስትልለት የሆነ ገንዘብ አግኝተ በገንዘብ ትንሽ መተበት ጀምር ወይ ጤና አግኝተ በሱ ላይ ወይ ደግሞ ስትበታል ከአላህ ጋር የመጋጨት አዝማም ያስተጅ ያቲ ወይዘይኑ ለክ ያ ያለህበትን በጣም ጥሩ ነገር ነው የጀመርከው ይላል እንዳንተ ያለ ጥሩ እየሰራ ያለ የለም ማንም የለም ይለዋል ዘየነ ለሁም ሸይጣኑ አዕማለሁም ሁልስም ሁልጊዜ አላህ የከለከለውን ነገር የሚገፋፋ ሰውም ይሁን የሆነ የራስህን ስሜት ከሆነ ሰይጣን አለበት ተጠንቀቅበት ሰዎች ሰይጣን የሚያሸንፋቸው ፊት ለፊት መጥቶ አይደለም በተዘናጋ ሰዓት መጥቶ ነው ገብቶ ገደል የሚያስገባ ሳታውቀው ስለዚህ ሰይጣን የተንኮሎች አመንጪ የተንኮሎች ደላላ ለዚህ ነው ነቢ አለይሂ ሰላቱ ወሰላም ወንድና ሴት ብቻቸውን ሲሆኑ አብሯቸው አለ አላህ አለ አይደል አላህ አለ እኮ አይደለም ያሉት ነብዩ ሰለላሁ ዐለይሂ ወሰለም ما خلا رجل بامرأة إلا كان ثالثهما الشيطان إلا كان ثالثهما الشيطان አንድ ወንድ ከአንድ ሴት ጋር ብቻውን አይሆንም ሶስተኛቸው ሰይጣን አብሮ ቢሆን እንጂ ወዲያውኑ የሰይጣን ስራ ነው የሰይጣን ድለላ ነው የሚመጣው የሚገርማችሁ ይሄ ወንድና ሴት ብቻቸውን አይሆኑም የሚለው እኮ ሚሽዋርም ላይ ያጠቃልላል የጅዳው ሚሽዋር ማለት ነው ነው አይሆንም ያጠቃልል ይህ ሶሚኒ በቃ ዋናው ስራውን ነካውባቸው አይደል ምን ይሁን ኪታቡ አይመለከተው ካልተመለከተው ብዙ ሰዎች ሀጃ ያወጣሉ አሉ እኮ እዛ መልሼዋል። ሰማው የማንሰማው ነገር የለም። ይሄ ጀዋል ድሮ ሰላም ነበርኩ እንጂ አለ ስመጣ ጀዋል የለ ቤጀር የለ ጀጀር የለ ምን የለ። አሁን ከጀጀሩ ከቤጀሩ ወደ ጀዋል ወጣ። ሚሽዋር ከኋላ ነች አንዱ ሚሽዋር እየሄደ ተጋጨ። ምን እንዲሁ ደሷ እያወራ እያለ ኧረ አንዳንዱማ የሚዳስስ የማይጠፋም አሉ አላህ ሐኪም እኮ ነው ማለት አሁን እንደዚህ የሚዘረጋው ልጅ ብዙ ሰው ጋር ለጥፎ አላላቅቅም ቢል አላህ ምን ምን ይበጅ ነበር ትልቅ ዝግጅ ነበር አይደል የሆኑት ሐኪም ነው ግን አላህ ከዚህ የበለጠ ዝግጅ ሊያደርገው ይችላል الشيطان زين لهم الشيطان أعمالهم ለዚህ ነው እኮ ሰይጣን ማለት አንዳንዱ በቃ ይሄ ሐላል የሆነ እዚህ መስራት እነገሌም እነገሌም ሰሩት ይሄ ሐላል ነው ብሎ የሚያስብ ሸይጣን ትልቅ የወንጀል ደላላ መሆኑን ሰው ሊያውቀው ይገባል እስቲክባር ኩራት ትዕቢት በሰው ላይ መኩራት በምንም ሰው ከሰው አይበልጥም ኢላ ቢተቅዋላህ ስብሓነሁ ወተዓላ በአላህ ፍራቻ ደግሞ መብለጥ እንድትቆራ ያደርግህ እንድታመሰግን ነው የሚያደርግህ ነብዩ አለይሂ ሰላቱ ወሰላም ካነ አትቀ ናስ ወአዕለመ ናስ ቢላህ ስለዚህ ካነ አዕበደ ናስ እርስዎ ወንጀሌውን ተምሯል ለምን ይደፋሉ ሲሏቸው አፈላ አኩኑ አብደን ሸኩራ ለማረኝ ፈጣሪ ታዲያ ይብልጥ ከመስገኝ ሆን የለብኝም بيان أن الاستكبار كالظلم عاقبتهما الهلاك والخسران بيان أن الله تعالى ما أهلك أمة حتى يبين لها ما يجب أن تتقيه من أسباب الهلاك والدمار الله سبحانه وتعالى ما ننم በወንጀሉ ዝም ብሎ አይቀጣውም መጠንቀቅ ያለበትን ሳይነግር እንዳለ እንደ ትራፊክ ህግ አይደለም የትራፊክ ብዙ ጊዜ ከጠፋህ በኋላ መቀጫውን ነው የሚደነግገው እንዳታጠፋ ብዙ ጥንቃቄ አይሰጥህም እንዲሁም አንዳንዶቹ ደግሞ የባስ ይባስ ብለው ተደብቀው ነው የሚያው ኩብሪ እንዳለው ሳሂር ሳሂር ቢልሃ ለይሰ ቢልሃ ሳሂር ከሆነ ቁሞ የሚያደር ማለት ነው የማይተኛ ጊዜም እንቅልፍ የማይወስድ እኔ ግን ሳሒል ይመስለኛል እንደው ተሳስተው እንዳይሆን ሳሒል ሲሕር ማለት በቃ አንተ ልትሰጠው የማትፈልገውን ገንዘብ አስገድዶ የሚያሰጥ አልሙም ቢልሃ ቢልሃ ችግር የለው ሁለቱም ቁሞ የሚያደር ከዳሚ የጧት የማታ አገልጋይ ማለት ሊሆን ይችላል አላህ ስብሓንሁ ወተዓላ ግን መጀመሪያ በጣም ያስጠነቅቀሃል ከዚያም ያልክ ቀጠልክ ናም የማይጠግብ ሀል ሚን መዚድ የሚል የእሳት ጉድጓድ አለ። እዚያው ጨምራለሁ ግን እዚያ እሳት እንዳትገባ አይደለም በአጠገቡ እንዳትደርስ ሁሉ ማስጠንቀቂያ ይሰጣል። ወተቁ ናረ ለቲ ወቁዱሃ ናሱ ወልሒጃራ عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمر በግልጽ እኮ ነው የሚያውጀው አላህ ይሄንን አዋጅ ሰምቶ ከዛ በኋላ አሁንም እሳት ገባ ምን አገባ እሳትራት የምትባል ትላለች እሳትራት ተይ ኧረ በፍጹም እስኪ ልጠጣ ስትባል ነው የምትለው በሰከንድ ትነዳለች ደግሞ የሚከላከል ሰውነት የላትም وهكذا الناس ሰዎችም ልክ እንደዚህ ነው ነቢ አለይሂ ሰላቱ ወሰላም ልክ እናንተ እንደዚህ ናችሁ ወይኔ መታጠቂያችሁን ወገባችሁን ይዤ ጎትታለሁ ተሳሳት እንዳትገቡ እናንተ ወላኪነኩም ተተፈለጡ እናንተ ግን ቀምታችሁን አምልጣችሁን የሳቱ ስትገቡ ትሯሯጣላችሁ ይኸው በዚህ ሲባል በዚህ መምን ሲባል ምኑ ነው ታዲያ ነው ከእሳት ነፃ ሊያወጣ የሚችለው ኢላ ተቁላህ ስብሓንሁ ወተዓላ መሰሉ ለዚነ እተኸዙ ምን ዱንላሂ አውሊያ እኛ ከአላህ ሌላ ያለን አካል ወዳጅ አርገው ረዳት አድርገው ነፃ አውጭ አድርገው አዳኝ አድርገው ፈዋሽ አድርገው የያዙ ሰዎች ከመሰል ልአንከቡት እንደ ሸረሪት ናቸው እንደ ሴት ሸረሪት ሴት ሸረሪት አንከቡት ሴት ያለበት ምክንያት አለ ለምን እተኸዘት ያቺ ሸረሪት እንደያዘች በይትን ቤት እንደሰራች ሸረሪት በተለያዩ ዑለማዎች እንደሚነገረው ሸረሪት ሴቷናት ቤት የምትሰራው ይኸው ቤቷ ማለት ነው ያለው ቤቷ ደግሞ ባሏን ካስረገዛት በኋላ ካገኘችው ትበለዋለች ትገለዋለች ሸረሪት ከማንም ጋር መኖር አትፈልግም ለራሷ መከላከያ የሚሆን ያ ቤት ነው በእነሱ ከነሱ አንፃር ጠንካራ ነው ይባላል ማንም ሰው አይደርስ ማንም ሸንትን አይደርስባትም የእሷ መሰል ስለዚህ የእነዚህ ሰዎች ከአላህ ሌላ አማልክትን የያዙ ሰዎች ጥንካሬያቸው የያዙት አምላክ ያደረጉት አካል ያለው መከላከያ የሸረሪት ቤት ራሷ እንዲከለክላት ብላ ካደረገ የሰራችው ቤት አይነት ነው ወይና ወሀለ البيوت لبيت العنكبوت በዓለም ካሉ ቤቶች በቁጥሮቹ ቤቶች ውስጥ ሲታይ ደካማ ቤት ማለት የሸረሪት ቤት ነው ምን አለው የሚከላከል ነገር አለው እሷ እኮ ያለ የሌለ ደስታ ነው ምሰራው ይባላል ግን ያን ሁሉ ነፍስ አድርጋ አላህ ስብሓንሁ ወተዓላ አውሃደ ልቡዩት አለው ስለዚህ አንተ በጅላኔም በል በበደውይም በል በዒሳም በል በመርየምም በል በገታም በል በአሊ ጎንደርም በል በምንም በል الذي اتخذته من دون الله أوهن من بيت العنكبوت የሸረሪት ቤት ሸረሪትን ከምንም እንደማያድናት የእነዚህ አማልክቶችም አንተን የትም ቦታ አያደርሱህም ማርያምም ጀይላንም ዒሳም በደዊ አንተ የሸረሪት ቤት ሲያድን አይተህ አምነህበት ከሆነ በዚያ ቀጥል ምንም ነገር ያልሆነ ነው ይሄን ያህል ነው ደካማዎቹ ከአላህ ሌላ የሚመለክ ነቢይም መላይካም ወልይም አሊምም ሸክም በጣም ትልቅ ምርጥ ሰው ቢሆን ረሱል አለ ሰላቱ ወሰላም ቢሆን አውሀን ልቡዩት ከአላህ ሌላ ይሄ ይጠቅመኛል ይሄ ያለኛል ያለ ሰፈራል ወይና ውሃለል ቡዩቲ የቤቶቹ ሁሉ ደካማ በጣም የሚናቅ ምንም አያረግም ተብሎ በጣም ዝቅተኛ ቤቶች ደካሞች የሚባሉት ለበይቱ ልዓንከቦት ለው ካኑ ያዕለሙን የሚያውቁ ቢሆን አማልክቶቻቸው የዚህን ያህል ናቸው ከአላህ ሌላ ይጠቅመኛል የምትለው ማንም ቢመጣ عشر نجبتين إن الله يعلم ما يدعون من دونه من شيء كالله ليلا ما نم يميقر ذل السوق قلت كل النقل تنطق يقال كذلك بك عملت الله ولا مستعمل سوى نقر يلم سلا قررك سلا تشفنك كسو سلا دبك كالله متدبك عن سنة وهو العزيز الحكيم الله عشان نافينه ولا مثلا الحكيم تبابنيانه يعني. لما من اندم يا يقال ወቲልከ አምሳሉ እኒያ ምሳሌዎች ለምሳሌ የጣዖት አምልኮት እንደ ቤት አንከቡት ነው ብለን የመሰልነው ሌሎችም ነضሪቡሃ ሊናስ ለሰዎች የምናስቀምጣት ነች የምንመስለው ነው ወማ ያዕቂሉሃ ኢላ ልዓሊሙን ግን ምሳሌዎችን በትክክል የሚረዳቸው የለም ዓሊሞች ካልሆኑ በስተቀር ዓሊሞች ናቸው ምሳሌዎች ሲሰጡ ያልገባው ሰው ዓሊም አይደለም ማለት ነው ስለዚህ ሰለፎቹ አላህ ስብሓንሁ ወተዓላ በቁርአን ምሳሌ ሲሰጥ ከገባቸው ተስፋለን ማለት ነው ይላሉ ወማ ያዕቂሉሃ ኢላ ልዓሊሙን ብሏላ ቁርአን ውስጥ ያሉ ምሳሌዎች ከአላህ ከነቢዩ ለ ሰላት ወሰላም የተሰጡ ምሳሌዎች የሚረዳቸው መልእክታቸውን የሚገባው ሰው ዓሊም ነው ያልገባው ሰው ገና በጃሂል ዓለም ላይ ያለውና መማር አለበት ማለት ነው ይላል خلق الله السماوات والأرض الله سبحانه وتعالى سماينا مدر فلتر بالحق بولدنا يفسر إن في ذلك لآية للمؤمنين ይህም በማድረጉ ብቻ አማኝ ለሆኑ ሰዎች ብዙ ተአምራል ይህንን መሬት እንዲህ የፈጠረ ሰማይን ይህን ያህል ግዙፍ ነገር የፈጠረ አላህ ሀያልነቱ ምን ያህል እንደሆነ አንተና እኔ ከምናስበው በላይ እንደሆነ እኔ እናንተን ከሞትን በኋላ ቀስቅሶ መልሶ የሰራነውን ስራ ሂሳብ ማድረግ የማያቀተው ለመሆኑ ብዙ ተአምሮች አሉ። ታዲያ ይህን ያደረገ ጌታ ከሌላ ከፍጡሩ አንዱን ወስደን ከሰዎች ወይም ከመላእክቶች ወይ ከምኖች ወስደን እኩል እናደርገዋለን ወይ የእሱን ስልጣን ትንሽ የሚሆን ቆርጠን ለእነዚህ እንሰጣለን? هذا خلق الله فأروني ماذا خلق الذين من دونه እኔ የፈጠርኩት ይኸው ተመልከት ውጣ መኪናውን ተመልከት አንተ መኪናም ባላ ነው አይደል የፈጠረው የሁሉ መኪና ነው ሶኒ ማን ነው ቶዮታ ነው አንዳንድ እኮ ቶዮታ ፋብሪካው ምናምን ሜዲን ምናምን ሲል ቻይና ነው ይላል የሁሉ ቻይና የፈጠረው የሰራው ፋብሪካ ምኑ ምኑ በሙሉ له خلق الله سو خلق الله جن خلق الله الله من هذا هذا فاروني ماذا خلق الذين من دوني كليل إلى أن لو سيف الفرعون اخايوني انتم قال تجد بس موبايل هذا خلق الله ከአላህ ውጭ ነው የሚል ሰው አንድ እንኳን የለም እኔ የሚመስል ማቴሪያሎችን ሙጂባና ሳሊባን አገናኝቼ ምንድነው መብራት እንትና አበራሁኝ ይህንን ደግሞ የሆነ እንትኖቹን ማቴሪያሎቹን አገናኝቼ እንዴት ይሰራ አደረኩኝ تعليم من الله سبحانه وتعالى يعلمون ظاهرا من الحياة الدنيا وهم عن الآخرة غافلون هذا خلق الله فاروني ماذا خلق الذي الذي خلق الله السماوات والأرض بالحق إن في ذلك لآية للمؤمنين اتلو يا محمد يا رسولنا ملكتنياش محمد وي أنبذ ما من ما أوحي إليك من الكتاب ككتاب ولا أنت يورد لهن مبدع بدل انبض أستمر واقم الصلاة صلاة الفجر አንዳንዱ በጣም ሸክ ሸክ ሲሆን ትላልቅ ምናምን ሲሆን የአላህ ትእዛዝ የሚቀርለት ይመስለዋል ላ ላ አይቀርም ሐታ ረሱል ስ ሰለም የሆነ ፈና ገባ ምናምን ገባ የለም ሰማይ አይወጣ ምድር አይወረድ እነዚህ መስራት ያለባቸውን አንተም እየሰራ ነው ልትቀጥል የሚገባ ወአቂም الصلاه ان الصلاه صلاه تنهى عن الفحشاء والمنكر صلاه ከመጥፎ ነገሮች ከዝሙት በተለይ ፈሕሻ ዝሙት ዚና ከዚና ይከለክላል ፋሒሻ እንዲሰራ አያስችልህም ወልሙንከር ሌላ መጥፎ ጸያፍ ተግባሮችንም አትናገርም አላሁ አክበር ብለህ سبحان ربي العظيم ستر ينبر سبحان الله ستر ينبر التحيات لله ستر ينبر والصلوات والطيبات ستر አሁን እዚህ ተመልሰህ وعلى عباد الله الصالحين ስትል ነበር ስትወጣ ጫማ ሰልቀህ ትሄዳለህ على أي أساس إن الصلاة تنهى عن الفحشاء والمنكر إني لما نيكدا እንዴት ይሳደባል ከሶላት በፊት የነበረውን ቀይቂም እንዴት ያስታውሳል بعد الصلاة لأنه تجرد إلى ربه الله أكبر من كل كلمة የሁሉ ፈራው አከብረው ምናምን የነበርኩት በሙሉ ወደው የነበርኩትን ሁሉ በሙሉ لله سبحانه وتعالى እቻለሁኝ إن الصلاة تنهى عن الفحشاء ዝሙት እኮ ሰላት የሚሰጥ ሰው መቼ ነው ዝሙት የሚሰራው ምን ጊዜ አለው በየት አጋጣሚ ምን ሊሆን اهدنا الصراط المستقيم إياك نعبد أمرنا أن بلا يكون متاسبه إياك أنت إياك الله استنى كرير كسدك بحالك الله كذا يجب إياك نعبد وإياك نستعين يمير سو بل تذكر معنا وكذبه أنت أنت يا لنا أنت مثل قرب نظر هذا ومعك الإحسان أن تعبد الله كأنك تراه فإن لم تكن تراه فإنه يراك ስለዚህ ሶላት የሚሰግድ ሰው በትክክል ሶላት የሰገደ ወደ ቂብላ ዙሮ አላሁ አክበር ብሎ سبحانك اللهم وبحمدك تبارك اسمك وتعالى جدك ولا اله غيرك ይሄ ካልኩ ላንተ አንተ ምናምን እያለ ነው ከማለት አንተ ጋር ማለት ነው። እዚህ ጋር የቆየ ሰው ወጥቶ አጅነቢ ሂዶ ሰላም ታዲያ ብሎ ወሞላ ማክ አንድ ትልቅ ሸህ ትልቅ ሰሐቢ ለነቢዩ አለይሂ ሰላቱ ወሰላም መጥቶ የሆነ ሰው እያለ እንደው ሰላት ይሰግዳል ግን ከወንጀሎች አይቆጠብም አሏቸው ላላ ሰየምነዑሁ ማ ተቁል ይሰግዳል ያልከው እውነት ከሆነ ይከለክለዋል ዝም ብሎ አይ አይቀጥልም አይዞህ ወይም ተተምነዑሁ ሰላቱሁ አሁን ለጊዜው ባትከለክለው ከቀጠለ ሶላቱ ያቆመዋል እንደውም صحيح ضعيف ነው ተብሎ ነው እንጂ አብዱላህ ብን መስዑድ የማይብሉት ነገር አለ እኮ ከሙንከር ከመጥፎ ነገር ያልተወ ሶላት ያል ያል መከልከል ማስቆም ማቀብ ያልቻለ ሶላት ከአላህ ርቀት ነው የሚጨምርልህ እንጂ ዋጋ የለውም። አይ ሶላት በትክክል ከተሰገደ ብዙ ሰዎች የሚያነሱ ጥያቄ አለ። ግን እኛ እንሰግዳለን፣ ግን ጀማ ሰግደን ተመልሰን ሄደን አዲስ ነው ከሙንከር ላይ ተነስቼ ከጊዜ ልምጣ ብለን ስንመለስ ማን ማን ዘፈነ ማን ማን እንትን ብለን እንጠይቃለን። እንደው ያለፈው ወንጀል ለምን አለፈን እኮ ብለን ነው ማንቀር ማለት ነው። ታመለጠች ኦ ፍርሱ ነው ና የማይሰግድ ጉዳይ አለ አለም የጨራሽ የተው አንተ ሂድ በቃ ተደስ እንደዋለህ የሚል አይጠፋም። ግን እንዲሁ ልስገድ ብለን እንኳን ከወጣ ምን ተደረገ እና ይሄ ወንጀል ምንድን ነው ይሄ ቁርአን ጋር እንዴት ነው የሚሄደው ይላሉ ምን ይመስላችኋል ምን ትላላችሁ ብዙ ሰው አለ እየሰገደ ከዚያ በኋላ ሰማሽ መቼው የሚል የድሬዳዋ ሐዲስ አለ አሉ بعد العشاء فعل ما تشاء عشاء سجده በቃ አዎ ሁሉም ሰው እንዲላል ኢሻን የሰገደና ማትን የቀበራት ነው አሉ አረፈ በቃ እስከ ድረስ ግን ለዚህ ነው ኮሶላቱ ፋይዳ ያለው እማ እየሰገዱ ነው ሶላት በሽታው እንዴት ነው እንደው ነው አሞኛል ነው እየሰገዱ እንዴት ይችላል ነው አቅም አለኝና እና ቡናው እንዴት ነው ተርቲቡን እንዴት ነው ወጭ ያለበት ሰው ተርቲብን ማስቼ የተቀራለሁ ልጅ እንደማን ተጎትቼ ተርቲብ ወዳለው እንጂ ሌላ ነገር ምንም ማረጋል ቻልኩ ማለት ቻልኩ ጎጃም እንዳትሆኝ ነው የዘሩት ይሄ ተርቲብ በጣም የሚከበረው ተርቲብ በጣም የቡና ተርቲብ የሚከበረው ሌላ ነገር አለው ነው ከጀርባው ለቡናው ብቻ አይደለም አይሆነ ቆሌውን እናሳርፋለን ነው ጀሚዓ ሟት ሙስሊሚን ብለው ቡናውን ያጠጡና ማዕ ተሰናብተው ለነገ ደግሞ እንገናኝ ብለው ነው የሚመጡት በቃ አይስተደል ላንድ ላይ አይቆጣም አማዞቹ ቡና ካልተሳረፉ ግን በላ ያመጣሉ ነው ሱብ ያለ መሰገድ ነው በላ የሚያመጣው አሟትም አሙቶ አቅሶት ምን አላህ ለራሱ አሟት ምን አቅማለው የሚቆጣው አላህ ነው እንጂ ሶላት ያልተሰገደለት እዚያ አሟት እዚያ ሰፈር ዋስትናውን ያነሳው አላህ ሱብ ያልሰገደ ሰው ምን ዋስትና አለው ከአላህ ኢንሹራንስ የለውም ሱብ የሰገደ ሰው ኢንሹራንስ አለው ከአላህ في ذمة الله ሱብ በተለይ ጀማ ሰገደ ያ ሰላም إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر الله ما استوت الله الموتى يبلس أكبر من ذكر العبد ربه ذكر الله عبده ولا ذكر الله الله صلاة كسجدك الله يا وسهل مالك الله يذكرك مع عباده الصالحين يا الله لأنت موتاته أنت نفسك متاوسه يبلس له من ذكرني في ملئ ذكرته في ملئ خير منهم እነዚህ ትንሽ ሰዎች ቁጥር አላቸው ሰዎች ጋር አላህን ካወሳ ስለ አላህ ካወራ አላህ ስብሓነሁ ወተዓላ ደግሞ ስለ አንተ የሚያወራው ከዚህ ቁጥር ባበለጠ ነው ከእነዚህ ሰዎች በበለጠ ነው ማለት ነው ولذكر الله أكبر ولذكر الله عبده أكبر من ذكر العبد ربه والله يعلم ما تصنعون የምታደርጉትን አንድ ሳትቀር ሁሏን ያውቃል ضرب الأمثال لتقريب المعاني للأفهام ሰዎችን ለማስረዳት ምሳሌዎችን ማምጣት አስተማሪ የሆኑ ሰዎች ይጠበቅባቸዋል تقرير التوحيد وإبطال التنديد የተውሂድን ስረ መሰረት በደንብ አስረድቶ ሽርክ ደግሞ ስረ መሰረቱ መገልጸት ያለበት ቆሻሻ ተግባር መሆኑንም በግልጽ አስተምሯል አላህ ዓሊሞች ዑለማዎች አዋቂዎች ከሌሎቹ የተሻሉ እንደሆነ إنما يخشى الله من عباده العلماء إنما يخشى الله من عباده العلماء አላህን ከህዝቡ መካከል በትክክል አላህን የሚፈሩት የሚያውቁት ናቸው ያወቀ ነው የሚረዳው ውጁቡ ቲላወት ቁርአን ቁርአንን ማንበብ ግዴታ እንደሆነ ትእዛዝ ነው። አልአምሩ ኢዛ ሰደረ ምን አላህ አው ሚን ረሱልላህ ከአላህ ወይም ከነቢዩ ዓለይሂ ሰላቱ ወሰላም ትእዛዞች ሲመጡ ሲወርዱ እንዳለ ነው የምንቀበላቸው። ትእዛዝ ማለት አርግ ነው። ያላደረገ ተቃርኗል ነው የምንለው። ያንን የሚቃወም ወይም የሚያሻሽል የሚቀንሰው ነገር ካልመጣ በስተቀር በፍጹም ሙንከር ማነው ትእዛዙን የአላህን ስብሓነሁ ወተዓላ ወይ የነቢዩን ትእዛዝ አለመፈጸም ከቢራ ምን ከባኢሩ ዙኑብ ነው ኢን ለም የኩን ኩፍራን بيان فائدة إقام الصلاة وتلاوة القرآن وذكر الله تعالى بالقلب واللسان صلاة مسجد قرآن المقرات الله ما استاوس من يهل أجر ያለው እንደሆነ ያስፈልጋል ሰው በጣም ጊዜው በጣም ተወጥሮ ያለው ነገር ቢኖር በጣም የሚከብደው ነገር ቢኖር አላህ Subhanahu Wa Ta'ala የማስታወስ ነገር ነው ሶላቱ ራሱ እያወራ ይገባል ያው ሶላቱ ሰገደ አላሁ አክበር ይላል አጎንብሶ አተህያቱ ይላል ሲነሳ ሱብሃን ረቢየል ዐዚም ይላል ከዚያ አሰላሙ አለይኩም ሲባል ሰላም አለይኩም ላይ አስቀድሞ ነግራው ይዞርማል በዚህ አድርጋለሁ መስሎ ኢማሙ አሰላም አለይኩም ሲል እሱ ወደዚህ ያለ መዝመት ሰላም አለይኩም ብሎ ይሄዳል ሰው ሰላትን እንደ ልጅ ይወሰደው ሰው አለ ሰላትን ለሰዎች መገናኛ መቃጠሪያ ያደረገው አለ ይሄ የሰላት ነው ከሙንከር ያልከለክል ያለ ከመጥፎ ነገር ያልተቋቋመ ለዚህ ነው ይህ ሰላም ሰውየው ለሊት ቁሞ ያድርና ሲሰግድ አድሮ ይሰርቃል አሏቸው ነቢዩ ዐለይሂ ሰላቱ ወሰላም يصلي بالليل ويسرق في النهار من أين السونة إن الصلاة تنهى عن الفحشاء والمنكر قالوا الله مثله لك ولا سيمنعه ما تقول قالوا النبي عليه الصلاة والسلام أو ستمنعه صلاته ዛሬ ባትከለክለው ነገ ነገ ወዲያ ትከለክለዋለች ولما قال له أحد الصحابة إن فلانا يصلي بالليل فإذا أصبح سرق فقال ستنهاه سينهاه ما تقول صلاة ትልቅ ፋይዳ ያለው ነገር ነውና ሰላት ላይ ችላ የሚሉ ወንድሞቻችን ጓደኞቻችን ዘመዶቻችንን ይህን ጊዜ ማረም ያስፈልጋል እስቲ ማን ነው እንደው ከመካከላችሁ አንድም ቤተሰቡ አንድም ወገኑ አይኑ እያየ ልጁ መኪና ውስጥ ሲገባ እያየ ዝም ብለህ ታየዋለህ? እቤት ውስጥ እንደዚህ ጭንቅላቱ ትንሽ ጠርጠር ካደረከው ወጥቶ እንኳን ይቀራል ብለህ ካሰብክ ምን ታደርገዋለህ? እግን ታስራለህ፣ እግሩን ታስራለህ እንዳይንቀሳቀስ ለምን ሳት ውስጥ እንዳይገባ መኪና ውስጥ እንዳይገባ የዱንያ ሳት ቢገባ ምን ያደርገዋል? ያጭባል ነው አያሰላማ መኪና ቢገጨው ምን ይሆናል? ይቦታል ይሄ እዚህ ያለው አደጋ አንተ የምትጨነቅለት አደጋ የሚያሳጣው ዱንያ ብቻ ነገር ግን አኼራ ሊያሳጥ ጀነት ሊያስቀርበት የሚችል ስራ እየሰራ እያየው እንዴት ቁጥር ልት ትችለዋለህ እስቲ በአላህ ዱንያ ይለፍለት ስለ ኢቃማ ገዝተህ ያመጣኸውን ወንድምህ ያመጣህ እህትህ ዲኑን ስታበላሽ እንዴት ለምን ከፈልክላት ኢቃማ ለምን ከፈልክላት ኢቃማ ልትረዳው ፈልጋል አሳዝኖ ስራ ስለሆነ ምናምን ብለህ ነው አይደል የተጨነቀው እንዳይበሳጭ ብለህ طيب አኺራውን ሳያጣስ ማንም ሰው ለሚያዝንለት ሰው ሊያረግለት የሚገው ትልቁ ስጦታው ዲኑን ሊሰጥ ሊያስልል ይገባል ነቢዩ አለይሂ ሰላቱ ወሰላም ማንም ሰው ልጅ ሲያሳድግ ለአቅመ አዳም ከመድረሱ በፊት ሶስት ነገሮችን ነው መስራት ያለበት ገና እንደተወለደ ጥሩ ስም ይሰጠው ይገባል ከቻለ አቂቃ ያድርግለት እንዲህ ያደረገ አይደል አልአቅማዳም ከመድረሱ በፊት ዲኑን ያስተዋውቀው ስለ ምግባሩ ሊያርምለት ቀለቡን ሊቀልበው ይገባል ከአላህ ጋር ካስተዋወቀው ከቻለ ሙያ እንደ ጥሩ ነው ሹፌር ቢያደርገው ነጃር ቢያደርገው ምናምን ዝም ብሎ አንዳንዱ ሰው ዝም ብሎ እንደ ተወለደ ሞለል እንዳለ ጅዳይ ይልቀዋል እዚህም ተንቀዋል ይቀርለታል ጉዳቱ በጣም ቀላል ነው ግን ዲኑ ካወቀ ቢያንስ ነው ሲገዙ ሰላት ይሰግዳል አለበለዚያ እኮ ዲን የለ ዱንያ የለ ዝም ብለው እንደተወለዱ ይልኳቸዋል እንደው እንደው ላኩልኝ ከየትም ብሎ በሬውን ሽጦ ይልከዋል እዚሁ በሬው ነው ይቀርለታል እያንዳንዳችሁ ወላሂ ልታስብል ይገባቸዋል እናንተ ምክንያቱ ናችሁ ወደ መካ አምጥታችሁ ችግሩ እኮ አዲስ አበባ ወንጀልና መካ ወንጀል እኩል አይደለም እኮ ችግሩ አጅሩም ያን ያህል እንደሚበላለን አዲስ አበባ የሚሰራ ጥፋትና መካ የሚሰራ ጥፋት አደገኛ ነው ልዩነቱ አዳለው እዛው በማያውቅበት ሀገር ሆኖ እንኳን ደስ እንዳይል እዚህ አንተተህ አላህ ቤት እንዲያበላሽ አላህ ህግን እንዲደፍር አንተ ምክንያት ሆነ ለምንድን ነው ራስን የምታዘናቀው ገና ከዛው ጀምራ እዚያ ጋር መጣት ማለት ዲን መያዝ ማለት ነው ኢስላም ማለት ነው ተግባራዊ ልትሆን ይገባሃል ብዙ ሰው የለም አሁን በየቤታችሁ ብህል ሶስት ወጣት አራት ወጣት አለ ይዛሉ ወይስ እንደኛ ተፍሲር ስትገዙ ትመጣላችሁ ብላችኋቸው ነው መኪና ካልያዛችሁ የጂዳ ዒልም አይገባም ብላችኋቸው ይሆን እንደው ሳይዙ ቢቀርቡ ነው የሚሻለው ተፍሲር እኮ አሁን እኮ ችግራችሁ ተፍሲር እየወሰደብኝ ነው ሱራውን ሁሉ የሚጠፋባችሁ አያው አንቀጹ ምናምን የምትጻዛቱ ያ ቁጥሩን እየወሰደባችሁ ይሄ ጉዳይ ነው አንድ ሺህ ብር ያገኛል በኢትዮጵያ የመነስራት አለ ጭንቅላቱ አምስት ሺህ ዲግሪ ማያገኝ እያለ በሰላም ነው የሚማረው